ምዕራፍ ስምንት በጠዋት ቀደም ብዬ የተነሳሁና የኮንትራት ባጃጅ ተከራይቼ ከአክሱም ከተማ በስተ ምስራቅ አቅጣጫ አራት ኪሎ ሜትር አካባቢ ወደሚገኘው ጥንታዊው የአባ ጰንጠሌዮን ገዳም አመራው። አባ ጰንጠሌዮን በሰባተኛው ክፍለ ዘመን አካባቢ ወደ ኢትዮጵያ ከመጡት ተሰዓቱ ቅዱሳት አንዱ ሲሆኑ ይህ ገዳምም በእርሳቸው እንደተመሰረተ ይታመናል። የገዳሙ ቤተ ክርስቲያን ከአንድ ትልቅ ኮረብታ ጫፍ ላይ የተሠራ ሲሆን የኮረብታው ወይም የተራራው አናት ሙሉ በሙሉ በቤተ መቅደሱ ተሸፍኗል። ቤተ መቅደሱ አራት ማዕዘን ቅርጽ ያለው ሲሆን ግድግዳው ሙሉ በሙሉ በሚያምር የድንጋይ ግንብ የታነጸ ሆኖ የጣራው ቅርጽ ሰቀላ የሚባለው አይነት ነው። ከኮረብታው ግርጌ የሚጎኙትን ቆርቆሮ ቤቶች አልፎ ቀጥ ያለ ደረጃ በመውጣት ወደ አባ ጴንጤሌዮን ገዳም ቤተ ክርስቲያን መግባት ይቻላል። ለወንዶች ብቻ የተፈቀደው ይህ ቤተ ክርስቲያን ሁለት ክፍል ያለው ሲሆን ከመቅደሱ ውጭ ያለው ቅኔ ማህሌቱና ቅድስቱ አንድ ላይ የተቀላቀለ ሰፊ ክፍል ነው። የቅኔ ማህሌቱ ምስራቃዊ በር ሲከፈት ከሁለት ሜትር በኋላ የገደሉ ጫፍ ነው። እዚህች ኮረብታ ላይ ሆኖ ሲመለከቱ ደግሞ በአሻጋሪ የአክሱም አውሮፕላን ማረፊያ ተንጣሎ ይታያል። ከቤተ ክርስቲያኑ ስንደርስ የኪዳን ጸሎት አልቆ ስለነበር አንዳንድ አባቶች የግል ጸሎት እያደረሱ ነበር። ወደ ቤተ ክርስቲያኑ ስዘልቅ አንድ አጠር ያሉ ሽበታማ አዛውንት መነኩሴ ከቅኔ ማህሌቱ በስተ ደቡብ አቅጣጫ ባለው ወንበር ላይ ተቀምጠው የንባብ መነጽር አድርገው የጸሎት መጽሐፍ ይደግማሉ። የቤተ መቅደሱን በር ተንበርክኬ የተሳለምኩና ቀና ብዬ ወደ እርሳቸው ዞር ስል ከመነጽራቸው ውጪ በላይኛው ጠርዝ ትኩር ብለው አዩኝና መልሰው ወደ ጸሎታቸው አቀረቀሩ። ልክ ማኅበረ ሥላሴ ገዳም አባ ኪዳነ ማርያም ይዟት እንዳየኋት ያለች ከዱር እንጨት የተሰራች ከዘራ ከጎናቸው ግድግዳውን ተደግፋ ቆማ አየኋት። አባ ወልደ አረጋዊ እኔ መሆን አለባቸው አልኩና ጸሎታቸውን እስኪጨርሱ ቤተ ክርስቲያኑ አካባቢ ትኩረቴን የሚስብ የተለየ እጽዋት ካለ ብዬ ለመቃኘት ወጣው። ወደ ገደሉ እንዳልንሸራተት ተጠንቅቄ ዛፉንም ቁጥቋጦውንም አስተዋልኩት። ሁሉንም የማውቃቸው በመሆኑ የተለየ ትኩረቴን የሚስብ ነገር አጣው። ተመልሼ ወደ ቤተ ክርስቲያን ውስጥ ገባሁና በሰሜን አቅጣጫ ያለውን ግድግዳ ተደግፌ ኩርምት ብዬ ተቀመጥኩ። ትንሽ ቆይቶ አንድ ወጣት ዲያቆን ነጠላውን አደግድጎ የቤተ መቅደሱን በር ሶስት ጊዜ ከተሳለመ በኋላ ወደ ውስጥ ገብቶ አንድ ትልቅ የብራና መጽሐፍ ይዞ ወጣና ከአባ ፊት ለፊት በአትሮኖስ ዘርግቶ መጽሐፉን ከፍቶ እልባት ካደረገበት በኋላ አባ እስኪጨርሱ ድረስ እንደ እኔ ኩርምት ብሎ ቁጭ አለ። ወደ ሦስት ሰዓት አካባቢ አባ ጸሎታቸውን ጨርሰው አቡነ ዘበሰማያትን ደግመው ዲያቆኑን በመስቀላቸው ሲያሳልሙት እኔም ምንጥቅ ብዬ ተነስቼ ተሳለምኩ። ዲያቆኑ መጽሐፉን በአንድ እግሩ ቆሞ ሌላኛውን እግሩን አጥፎ አጠፋ አድርጎ ከሌላኛው እግሩ አስደግፎ ማንበብ ጀመረ። ንባቡ በግዕዝ ቢሆንም ስንክሳር የተባለው በየዕለቱ ቅዱሳንንና ሰማዕታት የተወለዱበትን ወይም ያረፉበትን ወይም ከፈጣሪ ቃል ኪዳን የተቀበሉበትን ቀን ተከትሎ ክብራቸውን ተጋድሏቸውንና ቃል ኪዳናቸውን የሚዘክረው መጽሐፍ መሆኑን መረዳት አላቃተኝም። አባ መጽሐፉ ሲነበብ ፈገግ፣ ሌላ ጊዜ ደግሞ በአድናቆት ፊታቸውን ወደ ላይና ወደ ታች በማወዛወዝ ያዳምጣሉ። ይህ ሁሉ ሲሆን አይናቸውን ጨፍነው አገጫቸውን በቀኝ እጃቸው ተደግፈው ነው። ዲያቆኑ የዕለቱን ንባብ ሲጨርስ መጽሐፉን አጥፎ አባን አሳለመና እኔን ለማሳለም ወደ እኔ ሲመጣ ቀልጠፍ ብዬ የተሳለምኩና በቀስታ ይቅርታ የኔ ወንድም አባ አረጋዊኒ ናቸው አልኩት። ቃል ሳይናገር ራሱን በአዎንታ ነቀነቀልኝ። አባ ተነስተው ቁመው ጸሎት አደረጉና ከዘራቸውን ተደግፈው በእኔ በኩል አልፈው በስተ ሰሜን በኩል ባለው ዋናው መውጫ በር ሊወጡ ሲመጡ ከእግራቸው ስር ልስማቸው ውድቅ ስል በፍጥነት ወደ ኋላ ፈገፈጉና አይገባም የኔ ልጅ ብለው ትከሻይን ይዘው አስነሱኝና እንግዳ ትመስላለህ፣ ከወዴት መጣ የኔ ልጅ አሉኝ። አሁን አባቴ እንግዳ ነኝ አልኳቸው። ከወዴት መጣህ አሉኝ። አሁን ኬት እንደመጣው አታውት ነው አልኩ በልቤ። ከባህር ዳር ነው። እርግጥ አሁን የመጣሁት ብዬ ዝም ስል እንኳን በደህና መጣህ ብለው እጄን ያዙኝና በቀስታ የኮረብታውን ደረጃዎች መውረድ ጀመርን። ደረጃውን ጨርሰን ከደልዳላው ስንደርስ ወደ ቀኝ ታጠፍንና ከአንድ ዛፍ ስር በጎን በቁጥቋጦ የተከበበች ጠፍጣፋ ድንጋይ ላይ ሄደው አረፋሉ። አባታችን ለእርሶ መልእክት ነበረኝ አልኳቸው። ለመልእክቱ ብዙም ጉጉት ሳያሳዩ እንኳን መጣ የኔ ልጅ፣ እንኳን ይህን የተቀደሰ ቦታ ለመርገጥ አበቃህ አሉ። በልቤ ወድጄ መሰሎት እያልኩ አሜን አባታችን አልኳቸው። ይህ ቦታ አሁን ያለህበት ስፍራ አንድ ድንቅ ታሪክ ተጠናቆ ሌላ ግሩም ታሪክ የተጀመረበት ስፍራ ነው አሉ። እንዴት ማለት አልኩ በጉጉት ጆሮዬን አቁሜ። አጼ ካሌብ የሚባሉ የኢትዮጵያ ንጉስ በየመን የሚገኙ ክርስቲያኖች በአረማውያን ግፍና መከራ እንደ በዛባቸው ሲሰሙ ነጋሪት አስጎስመው ጦር አስከትተው ቀይ ባህርን አቋርጠው ዘመቱ። ጠላቶቻቸውን አጥፍተው ክርስቲያኖችን ታድገው ለክርስትና ሃይማኖት ያላቸውን ተቆርቋሪነት በተግባር አረጋገጡ። ክርስቲያኖችን አረጋግተውና ድላቸውን አረጋግጠው ሲያበቁ ወታደሮቻቸውን ሰብስበው እንዲህ አሉ። ልጆቼ ጦርነቱን በድል አሸንፈናል። ክርስቲያን ወገኖቻችንም ታድገናቸዋል። እስካሁን ድረስ ትእዛዜን እንዳከበራችሁ ሁሉ ዛሬም ትእዛዜን አስተላልፍላችኋለሁ። ሁላችሁም ወደ አገራችን ስትመለሱ የቻላችሁትን ያክል አፈር ይዛችሁ እንድትሄዱ ይሁን ብለው አስታወቁ። አሉ አባ እንዴ ለምን ኢትዮጵያ አፈር ጠፍቶ ነው አልኩ። አባ ፈገግ አሉና ወታደሮቹ የሚያሰቡት እንዳንተው ነበር። ለማንኛውም ገሚሶ ወታደር ከሀገራችን ርቀን በየብስና በባህር መንከራተታችን ሳያንሰን ደግሞ እንዴት አፈር ተሸከሙ እንባላለን ብለው በቁጣ ባዷቸውን ሲመጡ ሌሎቹ ደግሞ ምንስ ቢሆን የንጉሥ ትእዛዝ አይደል ብለው ለትእዛዙ ማክበር ያክል ትንሽ ትንሽ በመሀረቤ እየቋጠሩ ይዘው ወደ ሀገራቸው ተመለሱ አሉ። ከዚያስ አልኳቸው በጉጉት አጼ ካሌብ ወደ ሀገራቸው መጥተው ቤተሰባቸውን ህዝባቸውንና ሽማምቶቻቸውን ካረጋጉ በኋላ አብሯቸው የዘመተውን ወታደር በሙሉ ከዚህ ስፍራ ሰብስበው ወገኖቼ ቃሌን አክብራችሁ ሀገራችሁና ሃይማኖታችሁን ብላችሁ በየብስ በባህር ስለተንከራተታችሁ ፈጣሪ ሰማያዊን ዋጋ እርሱ ይክፈላችሁ። አሁንም ላደረጋችሁት መልካም ስራ ባይመጥንም ለመተዳደሪያ የሆናችሁ ዘንድ በየመን ሳለን ያዙ ያልኳችሁን አፈር ንጹሕ ወርቅ ይሁንላችሁ። በእርሱ አርሳችሁ ነግዳችሁ ልጅ አሳድጉ፣ እንግዳ ተቀበሉ ብለው መረቁ አሉ። እንዴ ከዚያስ አልኳፌን ከፍቼ ከዚያማ አፈር የያዘ ሁሉ መሐረቡን ሲፈታ አጼ ካሌብ እንደተናገሩት ወርቅ ሆኖ ተገኘ። እናም አስገራሚው የዚህ ዓለም የሰው ልጅ እጣ ፈንታ የተገለጸበት አባባል በሊቃውንቱ አንደበት ተነገረ አሉ። ምን ተብሎ አልኩኝ ፊታቸውን ትርኩር ብዬ እያየው ዘአሐዘ ሐዘነ ወዘኢሃዘ ሐዘነ ብለው ተናገሩ አሉኝ። ምን ማለት ነው ስላቸው ፈገግ አሉና የያዘም ማዘነ ያዘም ማዘነ ማለት ነው አሉኝ። አልገባኝም አባታችን አልኳቸው። አየህ የኔ ልጅ፣ በዚህ ጊዜ በሁሉም ሰው ዘንድ ሀዘን ተፈጠረ። አፈር ያለያዘውም ምነው ይዤ ቢሆን ኖሮ ብሎ ሲያዝን፣ የያዘው ደግሞ እስኪ ምን አለበት በርከት አድርጌ ብዘግን ኖሮ ብሎ ነዋ አሉኝ። ገባኝ። ልክ ነው። ዘመኑንም የሚገልጽ ግሩም ኢትዮጵያዊ ፍልስፍና ነው ስላቸው በእጃቸው ወደ ከተማው እያመለከቱ ዛሬም ያው ነው። የሌለው ሲያለቅስ ያለውም ያጉረመርማል። ጫማ የለኝም የሚለው እግር ከሌለው ጋር እኩር ሲያዝን የአንገት ማስገቢያ የምትሆን ጎጆ አጥቶ የሚጨነቀው ሰማይ ጠቀስ ፎቅ ለመስራት ከሚዳክረው ጋር ሀዘኑ እኩል ነው። በቃ በዚህ ዓለም ብለው ትክዝ ሲሉ ካፋቸው ነጠቅ አድርጌ እናቱ ወንዝ የወረደችበትና እናቱ የሞተችበት እኩል እንደተባለው አልኳቸው። አባ ቀጠሉ። እናም አጼ ካሌብ በዚህ ሁኔታ ሰራዊታቸውን ካሰናበቱ በኋላ ዙፋናቸውን በትረ መንግስታቸው ለልጃቸው ለአጼ ገብረ መስቀል አውርሰው እዚሽ ድንጋይ ላይ የተቀመጡበትን ድንጋይ እያሳዩ ልብሰ መንግስታቸውን አውልቀው ጸጉራቸውን ተላጭተው የምንኩስና ቆባቸውን ጭነው ወደ ምናኔው ዓለም ገቡ አሉኝ። በጣም ይደንቃል ስል እና በዚህ የተነሳ ይህች ስፍራ መካነ ሀርመህት ትባላለች አሉኝ። ወዲያው አእምሬ ውስጥ ብልጭ አለብኝና እንዴ ብዬ መካነ ሐርመት ይሄ ነው እፀ ሐርመት የምትባለውስ ስላቸው ፈገግ ብለው ከድንጋዩ ላይ ያጠላቸውን እጽ ቀና ብለው ተመለከቱ። በስሜት ተነሳውና እጃቸውን ሳብ አድርጌ ሳምሳም አደረግኩት። በስውር ከተጻፈልኝ ብራና ላይ በሁለተኛው ተራ ቁጥር የተጻፈው እንዲህ የሚል ነበር። እፀ ሐርመት ዘገዳመ ጴንጤሌዮን ጻድቅ። ደስታዬን አጣጥሜ ወደ ልቡና የተመለስኩና አባታችን እዚህ የመጣሁት እኮ ይቺን እጽ ፍለጋ ነው አልኳቸው። ፈገግ ብለው ዝም ብለው ሲያዩኝ ቆዩና መቼ ወደ ባህር ዳር መመለስ አሰብክ አሉኝ። አባታችን እድሜ ለእርሶ እንጂ ከዚህ የመጣሁበትን በቀላሉ ተሳክቶልኛል። ምናልባት ላስታ ውስጥ አንድ ቦታ መድረስ ይኖርብኛል እንጂ በቶሎ ለመመለስ ነው እቅዴ አልኳቸው። ትንሽ ዝም ብለው ቆዩና በጌ ምድር አንድ የሚሄድበት ጉዳይ ነበረኝ አሉ ማዶ ማዶ እያዩ ቀበል አደረግኩና አባታችን አባ ኪዳነ ማርያም ከማህበረ ስላሴ ገዳም ለሰርጉ እንዳይቀሩ አደራ አደራውትን ብለውታል አልኳቸው። ሌላ ተደራቢ መርሃ ግብር ድንገት እንዳይዙ ብዬ አባታችን ደህና ናቸው አሉኝ። ያገኘኋቸው ለአንዲት ሰዓት ብቻ ነው፣ ግን ደህና ይመስሉኛል አልኳቸው። ትኩር ብለው እያዩኝ ዝም ሲሉ ጨነቀኝና አባታችን በመንገድ ላይ አንድ ሁለት ቀን መቆየት የማያስቸግሮት ከሆነ በጌ ምድር ለምን ከኔ ጋር አንሄድም አልኳቸው። መኪና ይዛሃል አይደል አሉኝ። አዎን አልኳቸው። የማስቸግርህ እንዲያውን እንጂ ማለፊያ ነው አሉኝ። በፍጹም ይልቁንስ እኔን እንዳላስቸግሮት እንጂ አንተማ ምን ብለህ ታስቸግረኛለህ? እንዳልኮት ስመለስ ላስታውስት ከአንድ ጥንታዊ ደብር መድረስ አለብኝና እንዳይጉላሉ ብዬ ነው አልኳቸው። እርሱማ እኔስ ቅዱሱን ደብር ብሳለም ምን አለበት አሉኝ። አባታችን እንግዲያውስ ይሄ ለእኔ ክብር ነው፣ ብቻዬን ከምጓዝም አብረውኝ ቢሆኑ መልካም ነው አልኳቸው በደስታ። ማለፊያ ነው እንግዲያውስ የዛሬን እንደርና ነገ አብረን እንሂድ አሉኝ። አሁን የእኔም ሀሳብ እንደዛው ነው አልኩኝና ነገ በጠዋት ከዚህ ተነስተን በአቢያዲ አድርገን አበርገሌን አቋርጠን ዋግ ሰቆጣ ከተማ እናድራለን፣ ከዚያ እንቀጥላለን አልኳቸው። ማለፊያ ነው አሉ። እንግዲያውስ በጠዋት ከዚህ መጥቼ ልውሰዶት ስላቸው፣ ግድ የለም አክሱም ጽዮን ቤተ ክርስቲያን በሩ ላይ ቆይሃለሁ አሉኝና ተነስተው ጸሎት አድርገው ሲያበቁ ወደ ማረፊያቸው ሊወስዱኝ ሲሉ ከዛፏ አንዲት ዘለላ አልቁረጥ እንጂ ስላቸው፣ በፊትህ እልቅመስ ስትሄድ ትቆርጣለህ አሉኝ በፈገግታ። እሺ ብዬ ወደ መኖሪያ ቤታቸው ወሰዱኝ። ከቤተ ክርስቲያኑ በስተ ሰሜን አቅጣጫ የተሰራ አራት ክፍሎች ያሉት ትልቅ ቤት ነው። ጠዋት ስንክሳር ባነበበው ዲያቆን አስተናጋጅነት ምሳዬን ተጋበዝኩና ከአባ ጋር ስለ ስራዬ፣ ስለ ኑሮዬ እየጠየቁኝ እየነገርኳቸው ቆይቼ እንግዲህ ልሂድ አባ፣ ያው ጧት እንገናኛለን ብዬ ተነሳው። አትቆይም ትንሽ አሉኝ። ነገ በጠዋት መሄድ እንድንችል መኪናዬን ጋራጅ ስለው ተውኳት ልሂድና ልከታተል አልኩ። ግድ የለም ደህና ይሁን አሉና ተነስተው ሊሸኙኝ ተከተሉኝ። እንደ እውነቱ ከሆነ ሐሳቤ ሁሉ ያለው ከእጹ ላይ ነው። አባ አንድ እጄን ይዘው በሌላኛው እጃቸው ከዘራቸውን ተደግፈው ጠዋት ተቀምጠው ሲያወሩኝ ወደ ነበረበት ስፍራ መራን። ስንደርስ ግን በድንጋጤ ይሁን በአግራሞት የማየውን ማመን አቅቶኝ ተንገዳግጄ ልወርቅ ምንም አልቀረኝም ነበር። ጠዋት ጥላው ከድንጋዩ ላይ አርፎ ያየሁት ዛፍ ወይም እፀ ሐርመት በቦታው አልነበረም። አባታችን የት ሄደ? ምንድን ነው ነገሩ? አልኳቸው እየተንተባተብኩ። የትም አልሄደም አሉ በእርጋታ። ታዲያ መች ይታየኛል አልኩ። በቅጀቴ ውስጥ ያለው መሰለኝ። አውቃለሁ አሉ። እንዴት ነው ምሆነው ለምን ቅድም የምቆርጠውን ቆያሉኝ? አልኩ በምሬት። አይዞ ሄኔ ልጅ እንደ ታዘዝከው ትወስዳለህ። ብቻ ይህን ድንቅ ነገር እንድታይ ብዬ ነው አሉና፣ አትጨነቅ ጠዋት ይዤ ልመጣለሁ አሉ ራሴን እያሻሹ። ወዲያው ተረጋጋሁና ግን እንዴት ይሆናል አልኳቸው በመገረም። አሁን ሁልጊዜ ፀሐይ በአናት ስትሆን እጹ አይታይም አሉ። ለምን አልኩኝ። ያንማ አንተ ተመራምረህ መድረስ አለብህ እንጂ ተመራማሪ አይደለህ እንዴ አሉና ፈገግ ብለው በል ሳይቀትር ሂድ ጠዋት እንገናኛለን አሉና አሳልመውኝ እንዲሄድ ሲገፋፉኝ በአድናቆት እንደ ተመሰጥኩ ግራም እንደተጋባው ግቢውን ለቅቄ ወደ አክሱም ከተማ ተመለስኩ። ከሆቴል ደርሼ እረፍት ላደርግ ብሞክር ያየሁት ነገር ሰላም የሚሰጠኝ አልሆነም። ይህ አይነት ክስተት እንዴት ሊፈጠር እንደሚችል ከሳይንስ አንጻር መልስ ለማምጣት ከአእምሮዬ ጋር ፍትግ ያገጠምኩ። የተለያዩ መላምቶች ቢመጡልኝም ለጊዜው የሚያረካኝ መልስ ማግኘት አልቻልኩም። ስለዚህ ቁጭ ብዬ መልስ ለማላገኝለት ጥያቄ አእምሮዬን ከምበጠብጥ መኪናዬን አውጥቼ የአርኪኦሎጂ ቁፋሮ ቦታዎችን ለመጎብኘት ወደ አታህልቴ ጋራዥ አመራው። ከጋራዡ ስደርስ አታህልቲ የአንድ መኪና የፊት ኮፈን ከፍቶ ከረዳቱ ጋር የሆነ ነገር እያጠባበቅ አገኟቸው። ሲያዩኝ በፈገግታ እንዴት ነህ? ከተማ አክሱም ተመቸህ? አለኝ አታህልቲ። አዎን በጣም ተመችታኛለች አልኩት ፈገግ ብዬ። መኪናህም በደንብ ተጠግናለች። አይትጨነቅ አለኝ። አመሰግናለሁ። ስንት ልክፈል አልኩት። በቃ አያስፈልግም። እንዴ የድካምህን ዋጋማ መክፈል አለብኝ አልኩ። ዋይ አንተ ማርያም ጽዮን ልትሳለም የመጣህ አይደለም እንዴ? እርሱማ ነው። ዋይ አታ እኔስ ክርስቲያን አይደለሁም እንዴ? እርሱማ ነህ። በአግባቡ መስራት በራሱ እኮ መልካም ነገር ነው እና አልኩት። ዋይ አለ ነገሩን አቅልሎ እንዳየው የሚያሳስብ ምልክት በእጁ እያሳየ ስማ አታ ፍትሃዊ መኪናዋን ወደ ውጭ አውጣለት አለው በትግርኛ። ወደ እርሱ ተጠግቼ እጆቼን ዘርግቼ አቅፌ ላመሰግነው ስራመዳየና ዋይ አታወዲ ቆሻሻ ቱታ አይታይህም እንዴ አለ ወደ ኋላ እየሸሸ። የሚገርመው ንግግሩ ሁሉ ቁጣ የተሞላ ይመስላል። ደግነትና ቁጣ ተደባልቆ ሲነገር የሆነ ልብ የሚሞላ ፍቅርና ቅንነት ያሳያል። እናም ለራሴ የትግራይን ህዝብ ፍቅር ኃላፊ ጊዜ በፈጠረው ውዥንብር ሳትዘናጋ እርሱን እንደ ጥሩ ጠላ ገፈት እፍ እያልክ ከስር መጠጣት ይገባሃል አልኩት።